صلى الله عليه وسلم ثم أفضل الناس بعد هؤلاء طيب سويو شيء ሺያዎቹን እንደሚጠላ ከዚህ ታውቃለህ ማለት እኮ ነው። ለይሳ ሰለፍ የሰለፍ አቂዳን ብቻ ሳይሆን ዋضح ነው። የሰለፎች እንትና ብቻ አቂዳን ብቻ ሳይሆን ሺያዎቹን እንደሚጠላ ከዚህ ታውቃለህ ማለት እኮ ነው። ዋضح ነው። ባለፈው በአሳብ አልበድርን الكبرى በኢአተ الرضوان ምናምን ብሎ በተርቲል አስቀምጧል። አሁን ዛሬ ደግሞ ሱም አፍደሉናስ ያለው بعد هؤلاء ከነዚህ ቀጥሎ ከየትኛው ዘርዝራ ባለፈው እ واضح ነው من هم بعد هؤلاء علي በለው علي علي ነው الذي يسمونه حيدر ብሎ የሚጠሩት ማለት እኮ ነው አንበሳ ማለት እኮ ነው وخان الامين ايوه እ من حيدر ايوه አሚኑ ደግሞ ጅብሪል ደግሞ ካነ ሪሳላ ካደው አይዋ የሚገባው ለአልይ ነው ይላሉ ያዘን ቢላህ طيب وهم هناك فرقة نواصبة رافضة شيعة جعفرية زيدية لكن زيدية أقرب أهل السنة اللهم ذكرنا من نسينا وعلمنا وجهنا ولا حول ولا قوة إلا بالله العظيم طيب الشيم طلحة طلحة الذي نزلت فيه ويؤثرون على أنفسهم ولو كان بهم خصاصة إيه، أين أيوة يا أنس بن مالك أقوتنا واضح نو أيوة الناتوان سلام نقام النتيو نقام الشيم والزبير نعم أيوة بالعربية نعم الشيم والزبير زبير الأوام ما تكونه أيوة ابنه سو የሚያገባ ዙቤን አዋም የሚያገባ በአንድ በኩል ደግሞ የእሳቸው ዝርያ ነው ናም ዋድህ ነው በአንድ በኩል ደግሞ የአባበክሪ ልጅ አይዋ ያገባል ማለት እኮ ነው ዋድህ ነው ሁለት ለሁ አስማ ወለደችል እሺ وسعد بن ابي وقاص هذا الذي وهذا ايضا اقرب رسول الله صلى الله عليه وسلم والنبي صلى الله عليه وسلم قربا نبي نمود عذر عذر قلت اللهم اجعله سداد الرميه سوار سيورور دمو يمايست ومجاب الدعوه بلونه ولقد تكلمت وزيلا آية تناقرال ها ها اه بالله سفال نيشي وسعيد بن زيد نعم عبد الرحمن بن عوف نيشي ابو عبيده سعيد بن زبيد معروف كونه طعم ነው በጣም አይዋ بالفقه የታወቀ ነው በሰሃቦች መካከል በፍቅህ የታወቀ እኮ ነው ሁኩም በማድረግ ሐላል እና ሐራም በማይዋ እንደ ሙዓዝ ብን ጀበል ማለት እኮ ነው ፈቂህ ፈቂህ الصحابة ይባላል فإذا سئلت فقيه الصحابة ከተባልከው ሰዒድ ብን ዘይድ እና ሙዓዝ ብን ጀበል ነው يعرفون الحلال والحرام ነው እሺ ፈራኢድ ላይ አይዋ እ እ ፈራኢድ ላይ በጣም ያጣል የተባሉ ያኛው ዘይድ ነው ያኛው አይዋ ናም ይሄ ዘይዱና እንትና እኮ ነው ዘይሱ ዘይድ ነው ናም ይሄም ደግሞ እንደዛ እኮ ነው በፍቅህ የታወቀ እኮ ነው طيب عبد الرحمن بن عوف وأبو عبيدة تاجر العربي وتاجر وتاجر الصحابة ነጋዴ ነው ነቢዩ ስ ሰለም እሱና ሳዕድ ብን الربيع رضي الله عنهما وأرضاه ካዛመዱ በኋላው ወድን ወንድማማቾች ካደረጉ በኋላው قال إن لي امرأتان ولدت مستعلنين بايو مانو سعد بن ربيع يا إخوان واضحنا منو زم على اسم اه سعد بن ربيع نو واضحنا فإذا تطهرت كذي كيد وادمو راسوان أنا اندوني اتنازل لك لا انت لا بارك الله لك وبارك الله عليك وجمع بينكم بخير الالون كذا دلني للسوقي ወደ ከተማ ወደ ገባ ምረን አለው ፈተጀራ ንግድ ጀመረው ዋልህ ነው እንደውም የተወሰነ ወራትን ደግሞ ለማንገድ ከጀመረ በኋላ ቃለ ፈተዘወጀ ረአ ነቢዩ ስ ሰለም አለይህ አተረ ሱፍራ ነቢዩ ስ ስለም ትንሽ የሆነ ሽታ አዩበትና ሀላ ተዘወጅተ ቢክረን አሉ ለዛ እኮ ነው فكان من أغنياء الصحابة رضوانهم ايش وابو عبيده أمير هذه الأيوة أمير هذه الأمة يزي أمة تامان ما تكونه قيل أنه قتل أباه أباتون قال له لبا نقرقين أباتون القدنم قتل الشرك في رأس أبيه <laughs> إيه إيه إيش واضنا يا خال طيب إيه وكلهم يسلو الكلافة إيه امم እንዲህ ታማኝ የተባለበት ለይስ አናሁ ብር ይሄ ፍርድ ሸንጎ ምንድን ነው? ይሄ ግንጃ ቤት ወይም እንትን አለም ታማኝ የተባለው አሚን ሀዲር ኡማ ማለት ነቢዩ ሰለላሁ ዐለይሂ ወሰለም አርሰሉ በተለያዩ ደግሞ ሰራያ ወይም ደግሞ ብዑታት ለአንዳንድ ነገሮች እሳቸው ስልኩ ሰራያ የሚበልም ከአንድ እስከ አምስት አርባ አራት መቶ መቶ የሚባል ሰሪያ አለው። እነዚህን ስልኩ በእነሱ ላይ ደግሞ ታማኝ አድርጎ ማን እንደሚያጠፋ ማን አይዋ ጠንክሮ እንደሚሰራ አይዋ በትክክል እናገራ አይደብቅም። እኮ ነው ቃሉ አሚን هذه الامه አሉት። ብር ለስለ እንትን አይደለም ይሄ ወንብር ለመስላት የሚያስቀምጥ አይደለም ታማኝ ነው። ለዛንታ ቂላ انه وضعه صلى الله عليه وسلم እሱ ዘንድ ደግሞ የሆነ የጦርነት ካቦርቶቹን እሱ ዘንድ አስቀምጧል። ለዛ ነው ተባለ ይባላል። والله اعلم እነዚህ ሁሉ وكلهم يصلحون للخلافه واضح ነው። ለኺላፋ ደግሞ ለሳቸውን እሳቸውን ለማተካት የሚገቡ ሰዎች ናቸው። እሳቸውን ዋضح ነው الخلافة والولاية في الإسلام فقط وليس الانتخابات والترشيح እስልምና ውስጥ ደግሞ ሁለት ነገር ነው ያሉት ኺላፋና ዊላያ በስተቀር ዊላያ ማለት ኺላፋ ምንድነው ሙስሊሞቹ ተን ተሰባስበው ለኛ የሚገባው ተምኪን ነው خلاص ዓለም ነው ሰላህን خلاص ليس እጁን በማንሳት አይደለም ዋዱ ነው ብንጫዬ ሰናዲቅ ለክትራ የሚባለው ይሄ አይደለም። ለኛ የሚገባው ተምኪን ነው። خلاص እሙራችን እዩዋ የሚያራምድልን ይሄ ኺላፋ ይባላል። ዊላያ አስማ ምንድን ነው? ተምኪን ደግሞ የፈለገው ሰለሞ ሻይሆን እንዳስተዳድር ወይም እሱን ወይ እሱን ይመርጣል። ዊላያ የሚባል ዋሊ አይዋ ዊላያ ማለት ደግሞ ኸሊፋ የሚመርጥ ሰው እኮ ነው ራሱን የሚመርጠው ዋድህ ነው። ሙስሊሞቹ ለማዎቹ ኡመራዎቹ ከተሰባሰቡ በኋላ ህዝቡ ተምኪን አስቀምጡ ማለት እኮ ነው። እሱ ካስቀምጡ በኋላ እሱ የፈለገውን ሰው ለዲን የሚመቸውን ዓሊሙን ወይም ደግሞ ዋድህ ነው ሰላህ ያለውን የሚመርጠው ኸሊፋ ነው፣ ዋሊ ይባላል። ዋድህ ነው። ዊላያ ኡማ አይደለም። በማ በኩል ነው? በኸሊፋ በኩል ነው። ይሄን ነው ለይሳ ተርሺ እክትያር ማለት አላየንም። አንዳንድ ዑለማዎቹ እንደ ሙሐመድ ሐሳን አልመስሪ ይቻላል ይላል። ወላኪን ዑለማዎቹ ረድ ያደርጉበታል። ማ ረአይና ይላል ሼክ ሳል ፈውዛን ሐዳዶቹ በዚህ ላይ በጣም ጠንከር አድርገው ነው ረድ ያደርጉበት በሱ ላይ አይ ምን የመንዩን ነገር ግን ሼክ ሳል ፈውዛን ማ ረአይና እንተኻባት ብሎ የሚናገሩትን አላየንም ይላሉ። ናም هذا ما جرته الأنظمة الغرب ምዕራባውያን ያመጡን ነው እንጂ ወለይስ ምን ዲን አይደለም እ ثم أفضل الناس بعد هؤلاء أصحاب رسول الله አሁን የታሰሩ ሰዎች እነዚህ አሁን የታሰሩ አዲስ አበባው القضية تتشابه እነዚህ ደግሞ አነ ሁሉም አይደለም ተብዩ እዚህ ላይ ሁሉም አይደለም አሁን የታሰሩት ሁሉም ደግሞ ስለ ኢኽዋኒ አንላቸውም እዛ ደግሞ የታሰሩ ደግሞ ሁሉም አካባቢ አይደለም አንላቸው ሁሉ አይዋ ናም ነገር ግን አፍካራቸው ግን ጥሩ አይደለም አንዳንዶቹ አላኩን አላህ ኸይር የሆነው ለኡማ እንደዛው ነው ዱዓ አድርጉ ለኡማ ኸይር ጥሩ የሆነውን አላህ ያውጣው ከእስር ቤት ምን ነው ዝም አላችሁ እ ምን ነው አለ ኸይር የሆነው እሱ ከወጣ በኋላ ለኡማ ጥሩ የሚሆን ከሆነ አላህ ያውጣው ግን እሱ በማውጣቱ ደግሞ ለኡማ ሸር የምታሰብ ከሆነ አላህ እዛ አስቀመረ እዛ አስቀረው አንዳንድ ሰው ደግሞ የታሰሩልን አላህ ያፍታን አላህ ያፍታን አላህ ያፍታን ያለ ዛው እንኳን ከዛ ወጥቶ ከእስር ቤት ወጥቶ አይዋ አንተ እንደዚህ ከሆነ ሰለፊ አይደለም እንዴ ሰለፊ አፈራባት እንደዚህ ምንም ከሆነ خلاص ይውጣ ይላሉ ላ ኸይሪን በሉ ዱዓ አድርጉ ይቻላል ናም ሱና ግን ማሻአላህ መታሰር ሱነት አንቢያ ብቻም ሳይሆን ሱነቱ ሰለፍ ነው በዚህ ላይ ላላ ሙምክን እኛ የምንለው አቂደተን ወዒባደተን ይኸው አቂደተን ወዒባደተን ከሆኑ ማሻአላህ خيرين بلو الزلاء خيرين مم. وانا سمعت عند علماء سماوا ከሳዑዲ አረቢያ ጥሩ የሆኑትን አላህ ይፍታቸው አሉ የኢትዮጵያ ሰው ፊል ዓለም አሁን ለምሳሌ ጎንተናሞ ታሰሩ የለም እንዴ እ በእነዚህ ምን ትላለህ ምናምን አርና እንደ አብደላል አውንን ጠየቁት በጣም ከባድ ለማለት ነው መምለካ ታላቅ ዑለማ ናቸው። ቃለ ኢዛ ካኑ ኸይሪን አለው። ናም እኛም እንደዛ እንላለን። ለይሰ ነውም ዛቱሁም አርዋሁም ያስጠላ እሺ ይበረደባችሁም። እሺ በነገራችሁ ላይ ሁላችሁም ወጣት ናቸው። እሺ የለም ኢዘን طيب لماذا حبسوا ليس وجد لم يتأثروا لمن هل سرقوا هل زنوا هل يسوع بيدفروا ها هيك تنا حكومة اثيوبيا እነሱ ግን አፍካራቸውን ጥሩ ባይሆንም አፍካራቸውን ጥሩ ባይሆንም የአንዳንድ አብዛኛው ማለት እኮ ነው አብዛኛ አቀልም የለም አለ እንደ አቀል የለም ሀቂቀተን ኸይሪን ከሆኑ አላህ አውጣቸው ነገር ግን ሁኩማ የሀገራችን መንግስት ደግሞ ሙጅሪም ነው የታወቀ ነው አይዋ ላኪን በዚህ ላይ አክጣ መንግስቱ ደግሞ ጥሩ አላደረገም አላህ ነው ያሰራቸው ይላል አሁን ሰው ተነስቶ ከሊማ ወላሂ ኸጣ ያሰራቸውም አላህ ነው፣ የሚፈታቸው አላህ ነው። ፈርቶ እኮ ነው ለዛው መንግስት ፈርቶ እኮ ነው። ወላ የርዳሁ ሊባድ ልኩፍር እያለው አላህ ምን ፎቅ ሰበ ሰማት አላህ ለባሪያ መጥፎ ነገር አይወድም አስላም። ዋضح ነው። انظر ابراهيم هو الذي يميتني هو الذي يطعمني ثم يحين وإذا مرضت አለው ኢዳፋ አደረገው ህመሙን ወደ ራሱ ለካ ቢሰበ ደንቢ ዋضح ነው በራሴ ዘንብ ደግሞ የታመምኩ እንደሆነ የሚያድነ እሱ ነው ያለው ዋضح ነው ላ ሀበሰቱም ሁሉ ሁኩማ በለው መንግስቱን አሰራቸው አላህ ይፍታ በለው እንደዛው ምን ትሞታለህ እንዴ ያሰራቸው ያሰራቸው አላህ ነው የሚፈታቸው አላህ ነው ከሊማት ይሄ ሐቂቃን በለውሃል መህፉዝ አላህ ቀድሯል እነሱን ደግሞ እንድታሰሩ ነገር ግን ማሰሪያ መታሰራቸውን አላህ አልወደደም المهم ليس هناك مشاكل إلا الله لا سراجهم ذنب بالله مم. يا عبادي إني حرمت الظلم على نفسي وجعلته بينكم محرما بلا العالم فلا تظالموا قل كل من عند الله من لوح المحفوظ كل كالله نعم لكن شرعا براسي مع عصيانه وانجلنا طيب الشيء أفضل الناس بعد هؤلاء أصحاب رسول الله صلى الله عليه وسلم طيب الأول الذي بعث فيهم نعم نعم المهاجرون الأولون إيشي والأنصار إيشي وهم من صلى إلى القبلتين النزيم ولتم دمو النزيم بتليم يم الأنصار لتم من صلى القبلتين قبلة إلى بيت المقدس وقبلة إلى الكعبة وهم من صلى إلى القبلتين قبلة إلى بيت المقدس سجدوا نبرهم دي فلما أتت وحي دمتأتشو فاستداروا وهم في صلاة العصر وفي رواية وهم في صلاة الظهر لكن عصرون بلتو انتبهوا رواية راجحة تككل يا بلاجوا وهم استداروا صلاة استنو دمو سويو دمو كدبيو صلى الله عليه وسلم كساتشو قاسقدو أهم واهي ورد باتشو إبلا زورا سبال فاستداروا وهم في الصلاة واضح نو؟ طيب الشيم الشرح أي أفضل الصحابة بعد الخلفاء الثلاثة بقية العشرة المبشرين بالجنة وهم هؤلاء الذين ذكرهم المؤلف رضي الله عنه بعد الخلفاء الأربعة لم يعلم نبره أجينا አውጣና ንገረኝ شوف እዚህ ላይ አሁን ማን شيخ ሼክ لحظة لحظة شيخ ሼክ فوزان منك ምን ነካቸው እዚህ ላይ افضل الصحابه بعد الخلفاء الاربعه العالم ها خلفاء ስንት ናቸው አትናገሩም እንዴ ሱራ አልተነሳችሁም እንዴ እ ሙሂዲን شوف أ- أفضل الصحابة بعد الخلفاء الأربعة العالم خلفاء الثلاثة على إيش لمن እጃችሁን አውጡና ንገሩኝ እስቲ የማታውቁ ከሆነ ንገሩኝ እሺ ወደዚህ ማፊ ወላ ሸይ ቃለ እዚህ የአልዩ ኺላፋ ጭቅጭቅ የዑለማዎቹን ጭቅጭቅ ስላለበት ነው። ዋድህ ነው ዋድህ ነው። አሰለፉ ሙተፍቂን አለ አነ ኺላፋ ለኺላፋ የሚገባ አባበክር ነው፣ ቀጥሎ ዑመር ነው፣ ቀጥሎ ዑስማን ነው። የአልይ ላይ ደግሞ ዑለማዎቹ ሀል ዋድህ ነው አራተኛ ነው ወይስ ሶስተኛ በሚል ላይ ደግሞ ዋዝኖ ተጨቃጭቋል ማለት እኮ ነው። በዛ ላይ ራጂሁ ዑስማን ስለሆነ ነው። ለዛ ነው ኺላፍ ስላለበት ነው እንደዛ ክላፋዎቹ ሶስት ናቸው ያለበት እዚህ ላይ ዋضح ነው። ክላፍ ስላለበት ነው እንደዛ ያለው ክላፍ ስላለበት። ነገር ግን እዚህ ላይ ማለት የነበረባቸው ግን አላ መذهب الجماهير አራት ማለት ነበረባቸው። እሳቸዋችሁ እኛን ክላፍ የምትወጡ ነው። ፋዲላ ላይ አፍደሉ በዛ ላይ ነው። በክላፍ ላይ በአፍደል ነው ለአፍደል ነው። አሁን በዚህ ላይ በአፍደል ነው በአፍደል ነው። አዎ በአፍደል እንደዛ እያልኩ ነኝ። ጠዋት ነው እንደዛ ያልኩት እ እም ወደ ሐዋሳ ገብታለህ ከተ አይ ለዚህ ጋር ኪላፍ ሩጭ ነው አለ ሩጭ እ አፍደል ነው አፍደል ነው። እሺ ሩጫ ከነበር እሺ በል እሺ قوله አፍደል እሺ قوله كلهم يصلح للخلافة እሺ أي أصحاب እናንተ ለምን ትሮጡም ነበረ? እም በጣም በግላችን እ እሺ أصحاب الشورى الذين فوض إليهم عمر ሹራ ማለት የም- የምክር ሰሃቦች ናቸው። الذين فوض إليهم عمر بن الخطاب ዑመር ብን ኸጣብ ወደ እነሱ ደግሞ ያዘነበለው ዘንበል አደረገው አማለ ኢለይህም አይዋ ለምን እ ፊ ኪላል እሺ اختيار الخليفة من بعدهم ከኔ በኋላ ደግሞ ቀጥሎ አፍደሉን ደግሞ ምረጡ ብሎ ወደ እነሱ ነው ደግሞ እንትን አደረገው ጉዳዩን አስጠጋው ምንድን ነው ይሄ ኢማላ ምንድን ነው ማስጠጋት ወይ ማዞር አ ማዞር እሺ እ لأن عمر لما حضرته الوفاة جعل ሰውየው الشورى- ለማ ጃ አብዱራህማን ብን ሙልጅም ነው እሱን የገደለው አብዱራህማን ብን ሙልጅ ናም ሙልጅም ነው جاء المسجد وهو في صلاة الصبح أيوة بسكين ذو حدين ذو حدين በሁለት በኩል ደግሞ ሰውን የምትወጋ ስኪን ጥሩ ማለት ነው። በዚህም ደግሞ እንትን አላት እ የተሳለች ማለት ነው። በዚህም ደግሞ ዋደ ነው። እሱ ብዙ ሰው ከሱ ጋር ደግሞ ብዙ ሰው ነው የሞተው በዛን ቀን አስር ሰው ነው። ወለም የስተጢኡ እሱም መግደል አልቻሉም። ቡልኮን አለበሱና ከዛ እንደዛ ነው የገደሉ ሰውየውን። እንዴት ሁሉም ሰው እንደዚህ እያደረገ መስጊድ ውስጥ ሮጠ። አንዱ ቡልኮ ከሰይዋ ከሳቦች ቡልኮ ለብሶ ነበረው ወረወረበት። እንደዛ ነው የያዙት። እም ሱብሃንአላህ ብዙ ሰው ነው የፈጀው። እሺ ያላ جعل الشورى في فكان اختيار الخليفة መጁሲየን ሺዕየን የታወቀው እሳትን ከሚያመልኩ ሰዎች ናቸው። ስሙ ሙስሊም ይላሉ። ለይሱ ሙስሊም እም እ جعل الشورى في اختيار الخليفة يرجع إلى هؤلاء አይዋ ጀዐለ ሹራ ምክር አደረገው ፊ እክትላ ከኔ ቀጥሎ አንድ ደግሞ ለእናንተ እስላህ የሚሆነው ወይም ደግሞ የሚመችላችሁን ደግሞ ትመርጣላችሁ ብሎ እክትያሩ እነሱ አስጠጋጭሽ አስጠጋው ኢላ ሃኡላ አልባቂን እነዚህ የተጠቀሱ የሉም እንዴ አይዋ የቀሩት ማለት እኮ ነው እሺ ኢላ ሃኡላ አልባቂን በሉ ባቂ እነማን ሰው እነሱ ያለፉት ማለት እኮ ነው የቀሩትን ደግሞ እነሱ አስጠጋቸው እሺ ለነኩል ኩል ዋሂድ ምንም ይስሉ እነዚህ ደግሞ ቅድም ነው ጠለሃ፣ ዙበይር፣ ሰዓድ ብን አቢ ወቃስ እነዚህ ሁሉ ለኪላፋ የሚገቡ ናቸው፣ ብቁ ናቸው። እሺ ፈረደል አምረ ኢለይሂም እሺ ዑስማን ረዲየላሁ ናም ቀውሉሁ አልቁሩኑል ኡላ አወሉ ሀገራችን ፈትዋ አሁን ለምሳሌ ዑለማ ኢትዮጵያ ዑለማዎች አሉ፣ ሀገራችን ዑለማዎች አሉ። የአቂዳ ዑለማዎች ሀቂቀተን በጣት የሚቆጠር ነው እንጂ የአቂዳ ዑለማዎች የሉም። የለም አንልም፣ መቼም አሉ። አንዳንድ ዑለማዎችም አሉ። ሸባብ ትንሽ እንትን ያላቸው ናቸው፣ ትንሽ ሐማሳ ያላቸው ነው እንጂ ዑለማ የለም እ ዑለማ ለቂዳ አለን ኢትዮጵያ ውስጥ ለአለ ሙምኪን በጣት የሚቆጠሩ ሰዎች ናቸው። በጣት የሚቆጠሩ ለሞ አይወና ናም አገራችን የምናውቁ ሀጀሰን እዚህ ጋር አሉ። በሀገራችን የምታውቁ ሌሎች ማ አና ማድሪ እኔ አላውቅም። ሞዲ የምታውቅ ከሆነ እኔ አላውቅም ሻህን ውስጥ ባለ ውስጥም ደግሞ አንድ ሼህ ሰይድ የሚባል አለ። እሱም ዘመኑ በከቲፊ ስተላለፍ ነበረ። ጥሩ ሰው ነው። ባቂዳው ሼህ ሰይድ ሮቤ ይባላል። ጥሩ ነው ባቂዳው። ዘመኑ አንድ ቀን በቲቪ በአፍሪካ ቲቪ ናየው። ለአላ ሙምክን ለፈተዋ ይሆን አላወኩም። እሺ እማ እንደ ሼክ ሰዒድ ሙስጠፋ አሁን ሱዳን ውስጥ ገባ እንጂ ጥሩ ነው። አሁን እነሱ ትንሽም ደግሞ በአሁን ሰዓት ከጀማዓት እንትና እኽዋኒ ጋር ተማድኋል። በእኔ ጋቄት ማድሪ ዓለም ነው ወላዊ ነው። አንድ የሞቱ ዑለማ አላቂዳ ሼሽፋ አሉ ጉራጌ ናቸው። እሳቸው ዑለማ አላቂዳ ይባላሉ። ዑለማ አላቂዳ ትክክል ነኝ። ሼሽፋ ዑለማ አላቂዳ ይባላሉ። ዑለማ አላቂዳ አማ ቄተንኔ ሌላውን ለመሆን እንደ ሼክ እንትና ሙሐመድ ወሌ ዑመር ወሌ ነው ማለት ነው ነይዋ የሞቱ ረሂመሁላህ እሳቸው ዑለማ አልዓቂዳ ነው ትክክለኛ ዑለማ አልዓቂዳ ላላ ሙምኪን እንደ የስፍራ ናም ናም ናም ናም አዎ ናም ናም አሁን የእሳቸውን ስልክ እየፈለጉ ነው አሉ አለ ሰምቻለሁ። አዎ አልተገናኘንም። ይገርማል። ሱብሃንአላህ አንድ ጊዜ ሄጄ ነበር እኮ ነው ስልካቸው አለ እ ስልካቸው አለ አማ ዑለማ ኩቱር ነ አዲስ አበባ ይባላል አናቂቃ መክተረፍ በደንብ አላጣራውም በደንብ እ እንዴት ነው ወላሂ ይባላል አናቂቃ ደውረ ሻባን አቂያተማ ጠላቱ እሺ እናንተ ካላችሁ እሺ قوله القرون مم. الأول من نعم. القرون المفضلة እም وهم القرن الذي بعث فيهم رسول الله صلى الله عليه وسلم وآمنوا به እሺ طيب والأصحاب جمع صح- صحابي እም والصحابي من لقي النبي صلى الله عليه وسلم مؤمنا به ومات على ذلك እዛ ላይ ሙርተድ ደግሞ ሰሃቢ አይባልም ምናምን ነው ይሄ የኢብኑ ሀጀር ቀውል ነው እችኛው ከእሳቸው ነቅል አድርጎ ነው አድርጎ ነው በእሳቸው አምኖ በዛ ላይ ሞተ እንጂ ሙርተድ የሆነው ሰሃቢ አይባልም ሺያዎቹ ደግሞ ሙርተድም ደግሞ ሰሃቢ ይባላሉ እም فالذي آمن بالنبي صلى الله عليه وسلم ولم يلقه ليس صحابيا كالنجاشي ايوه نعم إنما مخضرم عليهم يسمونه مخضرم بلو مخضرم يسمون يسمونه مخضرم مخضرم عاش الجاهلية ወልኢስላመ ነቢዩን አላየውም። ሁለት ነገር ጅህልኛን ደርሶበታል። ዋድህ ነው። እስልምናን ደግሞ ገብቶበታል። ነገር ግን ነቢዩን አላየውም። ሐድ አላህ አልሰጣውም። ብዙ ናቸው እነዚህ አይነት ሰዎች ደግሞ ابن حجر رحمه الله الإصابة في تمييز الصحابة من الكتاب ውስጥ ወደ ዘጠኝ مجلد አካባቢ ነው እኔ ጋር አለው አልሐምዱሊላህ እዛ ውስጥ ባቡል ሙኽደረሚን ብሎላል ሰይሞታል ማለት እኮ ነው ሐዛቸው ጥሩ ስላልሆነ ነው እድላቸው ጥሩ ስላልሆነ ነብዩን አላዩም እም ዋና ሰሚቱ في مكة المكرمة ደርስ እየቀረ ምንድን ነው የሰማው ከአንድ ዶክተር ኢትዮጵያዊ ነው አቂዳ ያስተምራሉ ባረክ ማሻአላህ ሼክ አብዱሸኩር መሐመድ አማን ይባላሉ ኢትዮጵያዊ ናቸው አቂዳ ያስተምራሉ ማሻአላህ መካ እዚህ አካባቢ አለ አሉ ሰባ አመት ደረሰው ሐረም መጥቶ የማያውቅ አለው ሰባ አመት ላ ያዕሪፉ አይነ ሐረሚት እንዳለ አያውቅም አሉ ሰባ አመት ደርሶ ወፊ ናሂየት መካ መካ አካባቢ ሆኖ هذه مصيبة كبرى ይሄ በጣም ሙሲባ እኮ ነው ኢና ሊላሂ ወኢና እ ኢያዘን ቢላህ ነጃሺ ኩለ መመለ ከኢትዮጵያ ይሰሙን ነጃሺ ይባላል። ዋድኖ አመግራኝ የሚሉት አልኡላ ወታኒ ወታሊት ወአለይኩም ሰላም ኑር፣ እንዴት ነው? ሰላም ነው? ይሄ ነገር አንሱ ነው። እሺ እሺ አመግራኝ ምንድን ነው? በአረኛ ምንድን ነው? አመነጃሺ ግራኝ ምንድን ነው? አህመድ ግራኝ ረት ነጃሺ ነው እንዴ ለኦሮሚያ ካለስነር እ አላ ኩል ኢትዮጵያ ደግሞ ነጃሽ አልኡላ الثاني والثالث ኢትዮጵያን የሚያዝ በዛን ጊዜ የነገሱት يسمون ነጃሺ ይባላሉ واضح يا اخوان كما من يسمى هم በአሁን ሰዓት إذا كان ካለው ደግሞ فرعون هذه الأمة ካሉ فرعون ይባላል አቡ ጃህልም እንደዛ አለ መላ ሞባይሉን ሰዓት እሺ መላይን አሉ طيب እሺ يلا يعتبر من التابعين نعم ታቢኒ ታቢ ይባላል والذي لقيه ايوه ايوه ይጠቀሳል ደግሞ ታቢ ተብሎ ይጠቀሳል ማለት እኮ ነው እሺ والذي لقيه ولم يؤمن به فهذا ليس بصحابي አይባልም لأن المشركين والكفار لقوا النبي صلى الله عليه وسلم አይቶ ነበሩ እነዚህ ሰዎች አይዋ ሙሽሪኮችና ኩፋሮች ነብዩን ነብዩን ነብዩን አይቶ ነበሩ በተግባር እነዚህ አያነን ላክን አላመኑበትም ወል አሰሃቢዩ መለቀ የረሱል ላ ሰላም ወአመነ ቢሂ ዋድኑ ወማተ ላ ዛሊክ እነሱ ደግሞ ናም ተገናኙ ነገር ግን አላመኑበትም ولم يؤمنوا به እም والذي لقيه وآمن به ثم ارتد بطلت صح- صحبته ሹፍ እዚህ ናም ትክክል ነው፣ እንቀበላለን ይሄን ነብዩን አይተው ተገናኝቶ አምኖበት ከዛ በኋላ ሙርተዶ ነው ዘካም በመከልከል ዋضህ ነው። ወይም ኢድዓው ንቡዋ እኔ ነብይ ነኝ ናም ለነብይ የሚገቡ ብዙ ሰዎች አሉ ባዕድ ረሱሉላህ ሰለላሁ ዐለይሂ ወሰለም ነገር ግን ለነብይ ባዕደሁ ብዙ ሱልሃዎች አሉ ደጋጎች አሉ ነገር ግን ነብዩ በር ስለዘጉ ነው አንዳንድ ሰው አዩ አልፍርቀ አልኩራሚያ አው አልከራሚያ ምን ትላለች አነ ካተሙ ነብይን የምለው አነ እኔ የአንቢያዎቹ ወርቃማ ነኝ ይላሉች። እንደዛ ነው የሚፈስሩት። ኢዘን ከሳቸው በኋላው ነብይ አለ ይላሉ። ኻተም ምሎስ ወርቃማ ናም አልኩረሚያ በልሺ አዎ እንደ አህመድ ምርዛ እም القادياني ያው ነው የነሱ ቃዲያኒ እንደ አህመድ ምርዛ ይቻላል አሉ ባው ምን ማን ከለከለ ለብዙን አንተ በአረብኛ ስለማታውቁ ነው አስተምረኝ ባለው እስቲ እም ላ ነብይ እሺ አፍዳል ካንተ ናም ካተሙ ደግሞ ወርቃማ ከሆነ ጥሩ ናም እንደዛ ፈሰርካለም አዎ ላ ነብይ የሚሉስ ምን ትላለህ ታዲያ እሺ አፈናግጦ በዛ ላይ ከሞተ አማ ለው ታበ አላህ ለው ታበ አላህ እሺ ለው ታበ ለው ታበ አላህ አለው ኢዛ ታበ ከተመለሰው አላህ ከሱን ተውበት ይቀበላል ታበ አላህ ነው የሚለው ተቀበለ አላህ ነው ማለት እኮ ነው ወረጃት ሱበቱ የሱ ሰሃብነት ደግሞ ትመለሳለች ማለት እኮ ነው ሰውየው ሙርተድ ከሆነ ግን ብዙ ሰሃቦች ናቸው ብዙ አልናቸውም ትንሽ الذين ارتدوا بعد موت رسول الله صلى الله عليه وسلم مساچو كموتو بحالا يتملسوا بذو صحابو سناچو يقول الحافظ ابن حجر ولقد ادينا الى بذو نيقطرنو ام انا لما اوچوكن عند ابن الاثير قطراچو دمو يتاوقالو انجي مرتدوچو ايهن يا علم والمساله خلاف بين الس... بين الايوه الجماهير والراجه قطراچو يتاوقالو اي ام يلا ايش ولهذا يقول الحافظ ابن حجر رحمه الله في كتابه النخبة النخبة نش مصطلح ناس شن تاكل عليك امم شن الدرس شن ينال سلا علوم الحديث نو ما نيام حديث دمو قاريو واجب نو سام مقرات حسن ضعيف صحيح مقلوب منقطع مقطوع واضح نو ايوه عزيز مشهور لين النزي لماوك يجد نخبان يتمرت ايش ما تكون نخبة مالت يتمرت ايش نخبة الفكر في مصطلح اهل الاثر اي شرهم دمو يساتشو مالت نزهة النظر ان انت مجيوس مالت إيه؟ نخبة الفكر في مصطلح اهل الاثر واضنو سلا مشهور سلا عزيز سلا مقلوب واضنو مختلف حديث من دنو أيوة حسن أيوة صحيح لغيره صحيح لذاته حسن لذاته النزن اللي المتاورا نخبانات نخبة الفكر في مصطلح أهل الأثر شرها من دنو نزهة النظر على اللي تاوني سكافاتكو نزهة للحافظ ابن حجر آه شارو سكاتوناتو ሁለቷም መቱናም ሸርህም እሳቸው ናት። ዋድህ ነው። ጥሩ ክታብ ናት። ድሮን ነው ወደ 29 አካባቢ ነው የሚያሳፍዙ ሀጅሰን በዛን ሰዓት አልሐምዱሊላህ። መትኑን ደግሞ ካፈዛችሁ ሸርሁ በጣም ቀላል ነው። ጥሩ ናት በጣም እዛ ውስጥ ምን ይላል? እሺ ታሪፍ ሰሃቢ ሰሃቢን ሲተርጉም እንደዚህ ይላል። ቅንፍ ውስጥ አድርጋል። ይሄ ምንድን ነው? ቀውሰይ ሙዝዳዋጅ ይባላል። በአረኛ ሙዝዳዋጅ ያኛ ቅንፍ ነው አለ ይሄ በአማርኛ ነው ያላቀው ሙዝዳዋጅ ይባላል ሙዝዳዋጅ البدايه ومزدوج النهايه ሁለቱ ምንድን ነው ምትላ ምን ነው ቅንፍ አይደለም ይሄ ሁለቱ ቅንፎች ምን ይባላሉ እ እነዚህ እንደዚህ አይደለም እንደዚህ هات يا أخي بارك الله لك مم. من الذي قطع ورقتي يا أخي اوكي هات الشيء أيوه ይሄ አሁን ቀውስ ነው። ይሄ ይሄ ቀውስ ይባላል። ቅንፍ አላለም እንዴ? ይሄ ሁለቱስ ትምህርተ ጥቅስ እ ትምህርተ ጥቅስ አ እንደዚህ የሰው ንግግር ሲሆን በዚህ ይታጠቃል። አይዋ አዎ ነው ነው ነው ነው። ነው ነው ነው ነው ነው ነው እም ተለቋ ይሄ አይ እኛ ዝም ብለን ነው እናንተ እንገባ እኮ እንታረጉ ዋዱ ነው በሐዲስ ውስጥ ምንድነው ይሄ ትምህርት ጥቅስ የምትሉት ላይ አቲ የአላህ ቃልና የነቢዩን በስተቀር ለዛ ነው የሚያመጡት ዋዱ ነው አይዋ የሚመጣ አብዛኛ ጊዜ እ የአላህን ቃል ለማጥቀስና የሱናውን ለማጥቀስ ብቻ ነው የሚመጣው እም طيب يلا እሺ ሙዝደዋጅ ይባላል በአረብኛ ሙዝደዋጅ مزدوج واضح انه مزدوج امم مز نعم نعم مز دواج يلا شيم بل لقي النبي صلى الله عليه وسلم مؤمنا به ومات على ذلك ايش ولو تخلت ردة في الاصح خلاص علبت ነው እንደዛ ማለት ወለው ተ- ተከለት ብትገባም ማለት ነው እዛ ውስጥ ብትገባም አይዋ ርዳውን ደግሞ ቢመ- እዛ ውስጥ ብትኖርም አይዋ ሰሃቢ ይባላል ሙርተድም ከሆነ ሰሃቢ ይባላል አልአሳህ ይበለው እ ናም እችኛ ናት ኑዛም አውጣ ደግሞ ኑዘቱ ነበር አልችልም። እዛው እሺ፣ ሁለቱም የሷናል። እዚህ ሸው መርጋ ጋር የተረጎመ አንድ ኑዛ አለው። አንድ ጊዜ ያቸነጡ እሱ ይሄን ኑስካ ጥሩ አይደለም፣ የእሳቸው ነው። ኑስካ ግን ጥሩ አይደለም፣ አቅጣ አለበት። አብዛኛው ጊዜ በአሁን ሰዓት በኢትዮጵያን እንዳለ የገቡት የማስር ክታብ ነው። አቅጣው እንደዛ ነው፣ ከዛ ባሴ ነው አቅጣው። እሺ እም እም ወለው ደኸለት በለው ተኸለት የሚለው ወለው ደኸለት በለው እዛ ላይ ይ ሰውየው ደግሞ ሙርተድም ቢሆን የነቢዩ ሰሃቢ ይባላል አልአሳህ በለው ላ እኛ እንደዛ አንለም ወልመስአላ ኺላፊያ ብያለሁ ቅድምም ሙርተድ ግን ሙርተድ ግን ሰሃቢ አይባልም ሱህባ ትነሳለች ወለው ተኸለለት ርደቱ ፊል አሳህ በለው ሰውየው ሙርተድም ሙርተድ ውስጥም ቢገባም ደግሞ ሰሃቢ ይባላል እያለ ነው አሁን ዋድኑ ግን አዎ ናም ነገር ግን እንደዛ አይደለም فاذا ارتد خرج عن الاسلام ነው ወይን ስቱቲባ ቶባት አድርጋለው ሱህባ ትመለሳለች ሰሃቢ ነው ካልተመለሰው ደግሞ ወኢላ ቁቲላ ሙርተዳን ሐደን ነው ሙርተድ ነው እ ለምን ነው የሚገደለው هم حد انهم ايش طيب ايش القول الثاني أنه تبع يعني في اصح قول العلماء بلو ايش يعني في أصح قول العلماء አብዛኛው ዑለማዎች ናም ያኒ ማለት አይዋ في اصح قول العلماء አብዛኛ ደግሞ ዑለማዎች ንግግር ላይ ሙርተድም ቢሆን ደግሞ ሰሃቢ ይባላል በማለት ነው እሺ እሺ القول الثاني أنه እ ይሆናል ማለት ነው። አዎ እኛ ግን አንቀበለም። እኔ ግን አልቀበለም። እኔ ጋር መሻይኮችም እንደዛ ነው። የኢብኑ ሀጀሪን ቀውል በዚህ ላይ ደግሞ ረሂመሁላሁ ረህመተ ዋስ አንቀበልም። እኔ ሳይሆን ሼኩ ሱዩላ ሼካችን እንደዛ ይላሉ። አንቀበልም እዚህ ላይ ሙርተድ ደግሞ ስለምትን አለ ወላ እዚህ ወማታ አላ ዛሊከ አይዋ አላ አላ አላ ሙእሚን ላይ ሙእሚን ሆኖ አማ አስሉ ነው የምናየው ይላሉ እነሱ ደግሞ አስሉን ይላል አስሉን መሰረቱ እንደዛ ነው ብሉት ደግሞ መስረጃ የሚያቀርቡ አስሉ እናያለን። አይ እሱ ደግሞ ሳያፈናግጥ በፊት ሙርተድ ሳይሆን በፊት የሰራውን ያስተላለፈው እናያለን ይላሉ። መስጊድ እንግባ እንዴ ለእናንተ ታላቅ አንጋፋ ሙሐዲስ ነው። በአሁኑ ሰዓት አስሉ ኢራቃዊ ነው። الشيخ عبد الله بن ايوه عبد الله السعدي عبد الله بن عبد الرحمن السعدي ليس علماء السلف አቂዳ ብቻ ሳይሆን ሙሐዲስ ነው። በአሁኑ ሰዓት በምድር ላይ በአሁኑ ካሉት አንድ ምን ይላል? ሙርተድ ደግሞ ከሆነ ሰሃቢ አይባልም ይላል። ናም እንቀበላለን። ሼካችን ወሲዩላህ አባስ እንደዛ ያሉ ሼክ አብዱራህማን እ አብዱራህማን አልኸበይሪ ዶክተር ናቸው። ብዙ በሸር ኢራቂ ላይ አልፈ እንትና ብዮታል እሳቸውም እንደዛ ይላሉ ሙታክሪን يقول شيخ الاسلام تيميه ደግሞ ይሄ መንሃጅ ነው እሳቸውም ደግሞ ይቻላል ለሙርተዲም ይላሉ አላኩል ለሁ ቀውላን በሉ ኢማም አህመድ ረሂመሁላሁ ሰሃቢ የምንላቸው እሳቸውን አግኝቶ ያመነበት በዛ ላይ ሞተ ይላል አላ የእሳቸው የሰካሰ ዑለማ አሰላፍ እንቀበላለን አማ እዚህ ላይ እነዚህ ቀውሉ አቅዋል ነው እንጂ እንትና አይደለም። እሺ سعد ነው سعد አያ ሼክ አብዱራህማን ሼክ ሼክ ሰዓድ ሰዓድ ነው። አዎ ሰይድ አይደለም ሰዓድ እም ባለፈው አውተን ነበር እ በእንትና ላይ ሙክተለፍ الحديث ላይ ረስተን ነው في تقويم حجية الحديث በሚል ላይ አብደላህ ሳዕዲ አብደላህ ብን እም ጥሩ እ ብዙ ሪሳላ ብዙ ሪሳላ አለው ናም በተለይም ለእንትና የተመለከተው ሙስጠላህን ኡሉሙል ሐዲስ ሙሐደራ አላቸው። በዚህ በእንትና ቀናትል መጅድ ላይ ዕልሚያ ላይ ሙሐደራ አላቸው። በተለይም በኡሉሙል ሐዲስ ላይ ረዘም ያሉ እኮ ነው። ቢስሚላህ ካሉ ይህን ሱብሃንአላህ ይሄ ሪያድ እንትና ትልቅ መስጂድ አለው። አና ሀቂቀተማ እንደዛ በእንትና ካሴት እንትና በቪዲዮ ነው አየሁት። መዚሁም ሁሉ ይጮዋል። ሐረም ሲመጡ ሱብሃንአላህ እዛ ሐረም እንዳለ ይጮዋል ማለት እኮ ነው። እሳቸው ደግሞ ልክ እንደመጡ ሐረም ውስጥ ደግሞ መግረፎን ሙሐደራ የሚባል ይዘጉና እሱ ብቻ እኮ ነው በሁሉም በር የሚከፍቱት። ይሄንን ሐረም እንዳለው ጡላብ አልዕልሚ በአስር ላይ ሙሐደራ ይደረጋል ከተባለው ሐረም ውስጥ ዙር ሰግዶ እዛ ቁጭ ይላል ሰው ቦታ ለመያዝ ሱብሃንአላህ عطية علمنا علم الحديث نو قال الله وقال رسول صلى الله عليه وسلم طيب اسم لأن الردة تبطل الأعمال التي قبلها شوف يا إخوان شوف يا إخوان الناس في بلاد الهند وفي موريتانيا وفي <coughs> سوتشن أرباب المذاهب إيه مذاهب مريم لملي أبا حنيفة إمام مالك إمام أحمد عند النبي أدرقوا ملكة له የእነሱን ውጃ በስተቀር ደግሞ ሐዲሱ ናም አይወስዱ ናም አታለሙን ታውቃላችሁ እንዴ ለው አነ አባጃህል ረአሁም ይላል። አባጃህል መጥቶ ደግሞ ቢመለከታቸው ኖሮ ላንከር አለይህም ይላል። <laughs> ይሄ ምኑ ነው? እነሱን ነገር ኢፍጣር ለማድረግ ነው። እንደዚህ አላህ ያሳያቸው። እሺ ሐቂቀት አልተመቸም። ደግሞ ቦታም አብዛኛው እነሱ ሪያድ ነው ኡጥላ ጊዜ ነው፣ በተለይም ረፍት ጊዜ ነው የመጡት። እዛም ደግሞ ቦታው አይመችም አሉ። እዛ የላ እሺ قوله القرون الأول القول الثاني بلال ايش قول الثاني ايش أنه تبطل الصحبة ولو تاب لأن, صوبة ايش لأن الردة تبطل الأعمال التي قبلها نعم قوله القرن الأول الذي بعث فيهم المهاجرون الأولون والأنصار وهم من سن إلى القبلتين المهاجرون مقدمون في الذكر مقدمون في الذكر عيشهم على الأنصار اللهم لا عيش إلا عيش الآخرة فاغفر للأنصار والمهاجرة زال تقدموها لجوة تلك فاغفر للأنصار والمهاجرة لم دون أتقدم زلاي إيه لا أنت لقطم ነው آه نو فاغفر للمها أيوة للمهاجري والأنصار ماتنو لقطمو ضرورة البيت بلو لضرورة البيت ايشين ايشين الهجرة في سبيل الله نعم لا الله بلوكو ايشين ليس هناك من يهاجر للمال للتجارة لحب المرأة إيه نجد مكيدا توكا ولما قليل مهدالو لحب المرأة بس وده ولو أليس كذلك أن إندريس وده كذا لا لكن لو كان في سبيل الله ببال هؤلاء أخطوا في سبيل الله مبالو جار كان بس رامس كنت نعلم يا أخي في سبيل الله مبالو والله في سبيل الله مبالو جهاد نو بمجمرة تكلنيا في سبيل الله جهاد نو واضح نو لما واقت بكلمة الحق واللسان واضح نو في سبيل الله دمو هم دنو ኢጥላቅ ሊሳን ዳዕዋ ሂዴ ደግሞ ሐቁን በማድረግ ማለት እኮ ነው። ጠይብ ያለ እሺ። ለመሆኑ እኔ በዚህ ረመዳን ላይ እናንተ ጋር አልደረሰም የሆነ ሶስት መስመር ጽፌ ሶስት መስመር ናት። በተለይም ለዱዓቶች ዘንድ ነው። በተለይም ኦሮምኛ ተናጋሪና ሐዋሳም አንዳንድ ቦታ አለ እዚህ ወደ ሞሮቾ زواي عندنا بوثا bota da إيش لا بدعة sila وش بدعة مبتدي usu متخرف كون كو الله بعدنا kaw شال ولا تكون دعاة الغيبة والنميمة واحذر أيوة واحذر من دعاة المصالح والتسامح من تسام أبرين نالن واحدة ملو ما تكونوا أي بعربية كا تسامح مالك واحدة جنيان بتنكوت ودي عند أرمت ورقة كرسال الحمد لله ጃሙ ምንድን ነው የመጣው? ትላንት ነው። አሁን ትላንት ጃሙ ወጥቶ ነበረ። ላንድ የማያውቋቸው ዳው ነው። አልሐምዱሊላህ የተለያዩ ቦታ መጥኜ ነበርኩ። ቃሉ ጃሙ ምንድን ነው የመጣው? በሽሩ ወላ ትነፍሩ የስሩ ወላ ትዓስሩ አላሉም። ለነብዩ ሰለላሁ ዐለይሂ ወሰለም እንደዛ ብሎ እ ነው የመጣው ዋድህ ነው። ይሄንን የምትለውት ምንድነው? አሁን አሁን ኢንሻአላህ ከነገ ጀምሮ እችኛ ቃል በሽሩ ወላ ትነፍሩ የስር ወላ ቱዓስሩ የምትለው ሊመን ኢተነቀል ጁዱድ ሊሙስሊሚን ጁዱድ ለያ ሊልሙስሊሚን ጁዱድ ዋድ ወደ ስና የገቡ ማቱ መጀመሪያ ለሱ ነው እንጂ አይዋ ዛሬ ስለገባው ደግሞ አታባረውም። ቀለል ያሉ ነገር ትነግረዋለህ ማለት እኮ ነው። አማ ውስጥ ያሉ ሰዎች የቆዩ ደግሞ አይዋ ተንፊር ያስፈልጋል። ተሳሙ አያስፈልግም ከነሱ ጋር ሀይዞ ምናምን አይባልም ዋዘ ነው ፈህሙ ለሐዲስ على ገይሪ معنيها እኔ ኪታብ ደርሶ በዚህ ቦታ እና አሁን እንደዛ ነው የመጣ ትላንታውን ቃም ልቢድአ ሙብተዲአናን ቢድአን ካየው ደግሞ ጅብ ደግሞ እንደምትፈራ ወይም ደግሞ አንበሳ እንደምትፈራ ማፍራት አለበት። ይሆናም ላላ አልሐምዱሊላህ ችኛው የተወሰነ ቦታ ደርሳለች ማለት እኮ ነው። አንዱ አንዶቹ ደግሞ ለምን እንደዚህ ይቻችኛ ነገር እኛ እንደዛ ነን እንዴ? ዱዓቱን ተሳሙነን እንዴ? ወደ ዋህዳ የምንጠራ ነው እንዴ? በተለይም ከዚህ ከተማ አብዛኛው ጃቡ ከዚህ ከተማ ነው የመጣው። የላ እሺ ሊአነሁም ተረኩ አውታ ነው ሀገራቸውን ነው ወላሁ ጀላ ወአሙአለሁም በለው ወአሙአለሁም አይዋ والله جل وعلا يذكر, المهاجرين قبل الأنصار في كثير من الايات كما قال والسابقون الأولون بتقدمت نمو أيوة هجرة وتوت أيوة قتلوا نمو أنصاروت ناشو والذين يتبعون بإحسان رضي الله عنهم مشيم للفقراء المهاجرين الذين أخرجوا من ديارهم وأموالهم يبتغون فضلا من الله ورضوانا ورضوانا ترفات النار موك الله وديتها لما فلقنا يوتوت ወንሱሩ አላህ ወረሱሉም ለአላህና ይኸው አላህና ረሱሉን ደግሞ ለማገዝ ማለት እኮ ነው። ኡላኢከ በለው ሙሃጅር የሆኑ አገራቸውን የተው ገንዘቦቻቸውን የተውት ለምን አላህን ደግሞ ውዴታ ለማፈለግ የወጡት ለነሱ ምንድን ያለው ኡላኢከ ሁሙ ሳዲቁን ትክክለኛ አህለል ጀና እነሱ ናቸው እንጂ ሌላ እዚህ ላይ ሐስር አለው። ሐስርማ መገደብ አለው። ለይሰ ሁናካ ስዲቁ የሚባል የለም ያለ እነሱ በስተቀር ማለት እኮ ነው። ግልጽ ነው ያ ኢኽዋን፣ ግልጽ ነው። አይደለም አይደለም ማለት ነው። እሺ ኢላ ቀውሊሂ ወለዚነ ተበወኡ ወሳቢቁን አልአወል ሚነል ሙሃጂሪነ ወል አንሳር የሚለው ማለት ነው። ወሳቢቁን አልአወል የሚለው ለሙሃጂር ነው ለአንሳር ነው ወይስ ለሙሃጂር ብቻ ነው የሚቆመው? በመጫው ለሁለቱም ነው ለሁለቱም ነው ለሁለቱም ነው። ተርቲብ እንትና ዋውታ ደግሞ እስቲናፊያ ናት እስቲናፊያ ናት። አይዋ ኢዛ አረድተ ከፈለከው ማለት ነው። ሳብቅ ተብሎ የሚጠሩት ከፈለከው ተቀደምት የሆኑትን ሰዎች ከፈለግከው በመጀመሪያ ሙሃጅሮች ናቸው፣ ቀጥሎ ደግሞ አንሳሮች ናቸው ማለት እኮ ነው። ዋውታ ለሁለቷም ነው ደግሞ አይ الذين اشتركوا ማለት እኮ ነው። ምንድነው በመጀመሪያ ሙሃጅሮች ናቸው፣ ከዛ ቀጥሎ አንሳሮች ናቸው። ዋውታ አይዋ አጥፍ አይደለችም፣ ሙጋየራ ናት፣ ተራኺ ናት። ወይም ደግሞ እም ጃአ ኢብራሂሙ ثم እንድሪስ ማለት እኮ ነው። በተቀደምት የመጣው ማን ነው? እብራሂም የላ እሺ፣ እንደዛ ነው እንጂ ለናም ሳቢቁ ለሁለቱን ነው። ዋድህ ነው። ናም ጥሩ ጥያቄ ነው። ሳቢቁ ለሁለቱም ነው። ነገር ግን እዚህ ላይ ለሙሃጅርና ለአንሳር ነው በመጀመሪያ የምጠቀሱ እነሱ ናቸው። ያላ እሺ ወለዚነ ተበወኡ ዳረ አልመዲና ማለት እኮ ነው። አይዋ ተበወኡ ማለት የኖሩ የተረጋጉ እዛ የቆዩ وآمنوا بالله بلو والإيمان ملو وآمنوا بالله بلو زلاي وآمنوا بالله بلو مم. ليس بنتنا يا زجاجو تمنا نعم مثال نعم, نعم. بيا الدارة لنبي صلى الله عليه وسلم ساشون قبل ما درج ببوزوكون نعم مم. سبحان الله ماشي يعني الأنصار فيقدم ذكر المهاجرين الآن فيقدم ايش لقد የሙሃጅሮቹ ከአንሳሮቹ ሁሉ ሁሉ ቦታው ደግሞ በተቀደምት ይጠቀሳል ማለት እኮ ነው እሺ لقد تاب الله على النبي والمهاجرين والأنصار طيب في سورة التوبة زين ايوه واضح ነው وعلى الثلاثة الذين خلفوا لقد تاب الله جابوا ይሄ ነው واضح ነው እነሱ እነማን ናቸው ሚራራ ሂላልና ከዓብ ብን ማሊክና ማን ነው? እሺ ማን አንዱ መያ ማን ነው? ሶስት ሰዎች ናቸው። ሂራ ሂላ አይዋ ሂላል ኢብኑ ኡመያና ሚራር ማን ነው? ሂላል ኢብኑ ኡመያ ማሊክ አይዋ ካብ ብን ማሊክ ቀጥለው አንዱ ምን ነው? ዛሃባ እኔም እንደዛ ነው። እሺ ሪያድ ላይ ተመልከተው። እሺ ኢማም አናዊ ረሂመሁላህ ይህ كتاب إخلاص በማኖሩ إخلاص ባይኖር ኖሮ في مشارق الأرض ومغاربها أي درس نبره إمام النووي رحمه الله ما حج ولم يتزوج يموتوا بأربعة دمتنا بأربعة يموتوا والراجه بأربعة متن يموتوا النزين كتابوج رياض الصالحين شرح مسلم واضحنو على اسماء واللغات أربعين النووي بزو كتابوجون يا بجوت بأربعة متنو ወላክን ነው አይታወቁም አሉ። የሰለፎች መንገድ ስለገባቸው አይታወቁም። ከሌላ ሰው ደግሞ ልትለያቸው አይችልም። እንደውም ተራ ህዝብ ይመስላሉ። አንድ ቀን ደግሞ ወጥቶ መንገድ ላይ እየሄዱ እያሉ ወደ መንግስት ለማሄድ አልፈለጉም። ወደ ንጉስ ሰው በግድ ነው ያስገባው። ገብቶ እንደዛ ይገር አልፈለገውም። ሰላም አልነ ፈነደራ ፈጣ ሰውየው እሳቸውን ተመለከተ በደምብ አኑን ደግሞ ከፍ አደረገ አወረደም። ያ አንተ ሰውዬው አለው። ወአለይኩም ሰላም አንተ ሰውዬው አለው። ለማን ነው አንተ መንግስት አላለም። አንተ ሰውዬው አለው። ልብስን እያናገርክ አይደለም። እኔ ውስጥ ልብስ ውስጥ ያለውን አናግር አለው። ልብሱን ሳይሆን የምታናግረው ልብስ ውስጥ ያለውን ሰውዬው አናግረው አለው። ታይፍ አይደለም እነሱ በደንብ ነው የገባቸው። የሰላም የሰላፍ መንገድ በደንብ ነው የገባቸው። ነገር ግን የሰላም መንገድ ደግሞ ቡትቱ ማለበስ ነው። አይ ጥሩ ደግሞ ተርፊህያ ከሀድ የበለጠ ልብስን ማልበስ ጥሩ አይደለም። ወደ ምስኪን ደግሞ የሚያደርሰው ቀይዋ ከምስኪን ጋር ደግሞ ይዋ እነሱ ተርታ ጋር ተርቲብ ጋር የሚያደርግም ደግሞ ማልበስ የለም። መካከለኛ አውሰጥ ማልበስ አለብህ ማለት እኮ ነው። አንዳንድ ሰዎቹ ለዚህ እኮ ነው ሙሉ ልብስ የሚጠሉት ሊባስ አልአግኒያ ይላሉ። ላ ላ ሰውየው ቀስድ ነው የምትመለከተው። የሰውየው ቀስድ የሰውየው ቀስድ ነው ያላ እሺ እ دل على أن المهاجرين أفضل من الأنصار والأنصار جمع أنصاري ايش ده ايش وهم المؤمنون من الأوس والخزرج أيوة نعم ሁለት ጎሳዎች ነው ሌሎቹም ጎሳዎች አሉ በኒ ሱሌይም በኒ ነጃር በኒ አብዱል አሽሃል ብዙ ጎሳዎች አሉ ያኪ ይሄ ሹፍ በኒ አብዱል አሽሃል በኒ ነጃር በኒ ሱሌይም ብዙ ጎሳዎች አሉ ማለት ዋድህ ነው በኒ ኹዛ ዋድህ ነው በኒ በክር አሉ እነሱ ግን እነዚህ ጎሳዎቹ የታወቁ ናቸው ቀቢለታኒ الخزرج والأوس قبيلتان عربية لا قبيلتان يمني عربيتان يمنيتان بلو أصله كنتم انهدرتا كيف يمتو كيمد يمتوت اقتتلا لمدة مئة وعشرين سنة متو أمام هاي أمتن يتواجد فألف الله بين قلوبهم بسبب رسول الله صلى الله عليه وسلم مم. لو أنفقت ما في الأرض ما ألفت بين قلوبهم እንዶ እንዳለው ሚሊዮኔር እንዳትዋጉ ብትላቸውም ደግሞ ልታገናኛቸው አትልም ወላኪን አላህ አለፈ በይነሁም አላህ እኮ ነው ያገናኛቸው ስብሓንላህ ወማ ረመይተ ኢዝ ረመይተ ወላኪን አላህ ረማ እኛን የሰረ ነው ያሻነፈን አለም هو الله عز وجل يلا يشيم هو المؤمنون من الأوصال والخزرج المدينة الذين بايع الرسول صلى الله عليه وسلم في بيئة العقبة الأولى العقبة الأولى والثانية زابا دبك متو سدس هنو سبا هنو النبي صلى الله عليه وسلم قال يتجبابتو ما تكونو بيئة مالت ما ال أن آه، آه، يا أخي اسمع وندم ويسمع من أخبرك أن رسول الله صلى الله عليه وسلم بايع من المرأة صافاه بالرجل إيه، بيده ملو فقد كذب እም፣ አላ ረሱላ ስ ስለም አንዳንድ ሪዋያ አለች ውሸት ነው ውሸት ናት እም። ባያሃ ቢዱኒ بالكلام بدون ሙሳፋሃት የዲሃ ሴቶቹን ማጥበቅ ይቻላል የሚሉ ሰዎች እንደዚህ እኮ ነው ይሄን ሀዲስ ነው መስረጃ የሚያደርጉት ይሄ ضعيف የሞተው ሀይ ቢሆንማ የሞተው ሀይ ቢሆንና አሁን ጥሩ ነበረው አይዋ እንደ አንዳንድ ምንድን ነው ይሄ ዶክተር ተቅየዲን ሂያሊ ረሂመሁላህ ፉቃሃዎች ናቸው። መግሪቢ ነው፣ ሞሮኮዊ ነው። በኃይል ማጭበት ይቻላል። በኃይል ዋዘህ ነው። ነይ እንጂ ማራይና ላላ ሙምኪን ረሂመሁላህ በለው ኢጅቲሃዱ ነው እንጂ እንትን አለ ግንባዝ ረድ አድርጎበታል። ደህና አድርጎ ነው ረድ የዛሬ 50 ዓመት አካባቢ ረድ ደህና ረድ ነው አደረጉበት። ثم الغمار ከነሱ ቀጥሎ የመጣው አንድ ግማሪ ማለት ጥሩ አለ። እሱ ሙሐዲስ ነው። ፍክሩ የአህባሽ ነው ደግሞ የሙዕተዝላ ነው ሼክ ማን ነው ለሱም ደግሞ በሱ ላይ ረድ ያደረገው ሼክ ረቢ አልመድኸሊ እሺ ወሳይል አለው እሺ የለም አዎ ጥሩ ክታቦች አሉ ነገር ግን ረሂመሁላሁ በዚህ ላይ እንደዛ ይላል ሼክ ቢን ባዝ ረድ አድርጎበታል ጥሩ ክታቦች ሀድ ሙሐዲስ ነው ደግሞ ሰውየው ሙሐዲስም ነው የለ እሺ عن المدينة الذين بايعوا رسول الله صلى الله عليه وسلم في بيعة العقبة ወአጀረ ኢለይሂም አገዙት ማለት እኮ ነው። ወናሰሩ አገዙት፣ ወአዘሩሁ ተረባረቡት። እሱን ደግሞ ለማገዝ ተረባረቡ ባለው ወአወውሁ አስጠጉት። የተለያዩ እነዚህ ማናዎች እንተብሁ ዋዱ ነው ያኹዋን طيب እሺም رضي الله عنهم እሳቸውም ብቻ አላስጠጉም፣ ሰሃቦቻቸውም ደግሞ እንደዛው። እሺ قال تعالى فيهم والذين تبوأوا الدار والإيمان من قبلهم أيوة قبل ولا يجدون في صدورهم حاجة ምንም በ- በልባዎቻቸው ደግሞ ዝርኘት የሚባል የለም ሀጃ የሚባል ዝርኘት ይ ከየት ሀገር ነው የመጣው ምንድን ነው ምሰራ ይ ያኪ ወለው ካን ወለይታ ሚሆን ያኪ ከምባታ ሙስሊም ከሆነ خلاص اذا كان على عقيدة منهج السلف ها ምን አስጠየቀ ያ اخي اذا كان على منهج السلف الصالح ከሆነ ነው ሙስሊምነቱ ብቻ አይደለም ተግባይ ስም ብቻ ለመስነቱ ላ ኢዛ ጠበቀ አልመንሀጀ በለው ጋሪ የሚገፋውም አለራስ ኩነ እዚሁ ላይ ነው ዋضح ነው አማ ሀብታምን ከሆነ የፈለገው ደግሞ ከአሽራፍ ደግሞ ከዝና ያለው ጎሳም ቢሆን ዝቅ ነው ደግሞ እሱ ነገር ላይ የለም ሚማ ነብዩ صلى الله عليه وسلم سلمان من أهل بيتنا እያሉ አይደል እንዴ سلمان منا ومن أهل بيتنا ሰልማን አልፋሪስ من بلاد فارس ከራሺ ሀገር واضح ነው أو ከኢራን ሀገር من أهل بيتنا ከኛ ነው ላሉ አቡ ጀህል وأبو لهب لا ቁርአን ይቁራ ለየውም ዲን እነሱ ነገር ስለ መጥፎ እያወራ እኮ እስከ ቅያማ ድረስ ለትውልድ ለሌላም እንደዛው ስለ እያወራ ስንት ነው አንድ ሺህ አራት መቶ ሰላሳ ስድስት ዓመት ነው ያሳለፈው አሁንም ገና ኢንሻአላህ ለየውም እኛን ከሞትን በኋላው ስለ ማ አባ ጀህልና ስለ አቡ ስለ ወሊድ ብን ሙጊራ ስለ አብዱላህ ብን ኡረይቅጥ ስለ ዑትባ ኢላ አክል ስለ ኢብን ሸይባ እነዚህ ሁሉ ይናገራል እስከ ድረስ ነገር ግን ስለ ሰልማን ፋርሲ በጥሩ ነገር እየጠቀሰ ይሄዳል ሱብሃንአላህ ሰልማኑ ምን አህል በይትና አየ ቢላል አልሐበሺ አለ ራጂ አንዳንዶቹ ሴኔጋል ያሉ ማርፎቹ ሴኔጋላዊ ሴኔጎል ነው ያሉ ነገር ግን እኛ ኢትዮጵያ እንበለስ አቡ ዘህር የብነ ሰውዳ አላለም እንዴ? የጥቁር እናት የጥቁር እናት ልጅ አላለም። እናትዮ ደግሞ ጥቁር የሆነችው እም አየርተው ቢኡሚ ሄዶ ተናገረው ማን ነው ብላል ለማ ለነብዩ ሰለላሁ ዐለይሂ ወሰለም አየርተው ቢኡሚ በእናት ሆኖ ደግሞ መጥፎ ነገር ያልከው ያየብከው ደግሞ የሱን ስም ያጠፋው ወላሂ እነምረኩ እነከ ምሩኡን ፊከ ጃሂልያ አንተ ደግሞ በደንብ ኢማን ያልገባህማ አባዘር ይላል ኩለማ አተዘከሩ እሱም በሚያየው ቁጥር በሚያስታውሰው ቁጥር ኢማን እንደሌለ እኮ ነው እሱም ያችን እንደውም በዛን ቀን ደግሞ እስልምና ውስጥ ባልገባ ኑሮ ዑንሱርያ የልበጊታ የለ የሚፈለገው ይሄ የሚፈለገው ይሄ ከማ ቃል እብን ሲሪን ወኢማም አህመድ የሚፈለገው መንሀጂ እንዴት ነው ይቻላል ምንድነው መንሀጅ ይቻላል ኩና ላናስአሉ አላልን ኢብኑ ሲሪን አንጠይቅም ነበረ ከዛ በፊት አይዋ ሐዲሱን ከየት ነው ያወራችሁ አንልን ነበረ ፈለማ ከትመት ሙብተዲያዎች ከበዙ በኋላው ከየት ነው ያመጣው ምን አይነት ነው አቋሚ እያለ ነው የምንጠይቀው ሀል አንተ ምን አህል በስራ በስራዎቹ ሙብተዲያዎቹን ስለሚበዙ እኮ ነው እዛ ይዘን ማጠቅ ይቻላል ማለት እኮ ነው እ طيب يلا እሺ ولا يجدون في صدورهم حاجة مما غض أوتوا ايوه والذي ايوه ولا يجدون في صدورهم በደረታቸው ደግሞ ምንም የሚያገኙት ወይም ደግሞ እሺ حاجة مما አይዋ ገድባን ደግሞ ለሁል ለሊያም ደግሞ ጥሩ ነገር የሚያስቀምጡ ማለት እኮ ነው። በሆዳቸው ደግሞ ምንም የለም፣ ወይም ደግሞ ለራሳቸው የሚበሉት ነገር የለም። ከዚህ ጋር ويؤثرون ይመርጣሉ። ሌላን ከራሳቸው በላይ ሌላ ሰውን ይመርጣሉ። ደግሞ ولو كان بهم በእነሱ ቢኖርባቸውም خصاصة ማለት شديد الجوع በለው በጣም ኃይለኛ ራብ ቢኖርባቸውም ደግሞ ከራሳቸው ይልቅ ሌላ ሰውን ሚያይዋ የሚመርጡት ማለት እኮ ነው። የሚያበልጡት የሚያበሉትም ዋዙን እዚህ ላይ እንትና أسباب النزول እነግራለሁ። እሺ ومن يوق شح نفسه በለው ومن يوق የጠበቀው ሰው ሹህ ነፍሲሂ ሹህ ነፍሲ በሉ የነፍስያን ስስታነት የጠበቀው ሰው እነዚያ የዳኑ ናቸው። طيب نزلت هذه الآية نبي صلى الله عليه وسلم جاء رسول الله صلى الله عليه وسلم መጡ እንግዶች እንግዶች መጡ واضح ነው እያንዳንዳቸው ሰሃቦች እንግዶቹን እንግዶቻቸውን የነቢዩ ስላስን እንግዳን ይዞ ገቡ አቡ ጠልሃም ይዞ ገባ በቤታቸው ግን ምንም የለም መሳኪኖች ናቸው የአሁኗ ሚስት ብትሆንማ ለምን ይዘህ ሁኔ የቤታችን ደግሞ ችግር እያየ ደግሞ ሰው ይዘህ ታመጣለህ አንተ አንተ ታሰቃያለች እንደውም በዛ ሌላ ሰው አያድርም ምንም አልተናገረችም ያውም ያውም ምን አቡ ጠልሃ ነው አብኖ ያውም ጠልሃ አለው ከማታ في حديث البخاري ايوه ይሄ የነብዩ ሰለላሁ ዐለይሂ ወሰለም ደይፍ ነው ስለዚህ ደግሞ ለልጆቻችን ያለው ነገር ደግሞ ልጆቻችን ቀስ እያረግሽ አስተኝና ፋኑሱን ደግሞ ምግቡን ልክ እንዳቀረብሽው ፋኑሱን በእግርሽ አጥፊ በእግርሽ እሱ ዘንድ ቁጭ ብለን በዛ አይዋ እንደሚበላ አፋችን እንደዚህ እናደርጋለን። እሱ ዝም ብሎ ይብላ። ሱብሃንአላህ ማን እንደዚህ ያለው ስማ እ እኖ ማብላት እያባሩ ደግሞ አንተ እንካ ይላሉ። እኔ ለምን እንደዚህ አድራለሁ? ወላኪን አላህ ስብሃንአላህ አላህ ደግሞ በራሱ ጥርት ያለ የተጣራ ስብሃንአላህ ጠዋት አወረደው። እነሱ አልበሉም። ከባድ ደግሞ ረሃብን ቢኖርባቸውም ደግሞ ሌላ ሰው ይመርጣሉ አሉና አላህ አወረደው። ነዘለ ፊካ አይዋ ነዘለ ፊኩም እሺም አቡ ጠልሃ እም ነዘለ ፊ አቡ ጠልሃ وأم طلحة مم. حاجة يا رسول الله مم. ولا يجدون في صدورهم حاجة ኡላይ ከነዚህ ደግሞ የጠቀስ እነዛ ለካ ሌሎችን ሰዎች የሚያመርጡ ከራሳቸው በላይ የዳኑ እነሱ ናቸው እንጂ ሌላ ሰው አይደለም። እም ካኑ ፊል አወል يسمون الأوسي እ የለም ጥያቄ ምንድን ነው? በልቦቻቸው ምንም በራሳቸው የሚበሉትም ነገር የለም። ወይም ደግሞ ኡንሱሪያም የለም። ደግሞ ዘረኝነት የሚባል ደግሞ በሆዳቸው ምንም የለም። በሁለቱም ታዊል ማድረግ ትችላለህ። እንደ አላህ የሰጣቸውን ደግሞ ይሰጣሉ ማለት እኮ ነው። ኡቱም ደግሞ ወደዛ ሳልመጣ በፊት በልቦቻቸው ደግሞ ዘረኝነት የሚባልን የለም። ትኛው አያ ደግሞ ወላልገባችሁም ወለዚነ ተበወኡ ዳራ መዲና ውስጥ ደግሞ የተቀመጡ ወይም ደግሞ ሌላ ሰው ደግሞ ቅብብል ያደረጉ ሌላ ሰው من أيوة والإيمان بوحدانية الله بالله يأمنوت من قبلهم كان أيوة كان السوبة في الدمو يحبون دمو ማንን ወደ እነሱ ደግሞ የተሰደዱትን ይወዳሉ። ወላ ጅዱነ ፊ ሱሪም ሐጀተን በልቦቻቸው ደግሞ ምንም ደግሞ የሌላቸው አንደኛ ዑንሱርያ በለው እስቲ ዘረኝነት፣ ሁለተኛ ኡቱ ካልከው ለራሳችሁ ደግሞ ምንም ያላስቀምጡ የሚበላውን ነገር ዋድህ ነው። ከዚህ ጋር ደግሞ በማጣታቸው ጋር ወዩሲሩነ ይመርጣሉ ደግሞ ሌላ ሰው ደግሞ ከባድ ረሃብን ቢኖርባቸውም ወመን የጠበቀው ሰው ደግሞ ሹሃ ነፍሲ የነፍስያውን ስስታት የጠበቀው ሰው በኪልነት ማለት እኮ ነው። ይሄ ይሄ አታውቁም፣ በኪልነት አታውቁም ማለት ነው። ፈኡላይ ከነዚህ ሰዎች ደግሞ ሙፍሊህ የሆኑት የዳኑ እነሱ ናቸው እንጂ ሌላ ሰው አይደለም ማለት እኮ ነው። ካኑ ፊል አወል ዩሰመውና ይጠራሉ፣ ይሰየማሉ። ኦውስና ከዘረጅ ይባላሉ። ነቢዩን ደግሞ በእጃቸው ደግሞ በእጆቻቸው ደግሞ ነቢዩን ከጨበጡ በኋላው ቃል ከገቡ በኋላው አይዋ على النصرة አይዋ አለ ኑስረት እሳቸውን በማርዳትና سماهم الأنصار ስሙ አንሳር ተባሉ። አይ አንሳሩ ረሱል ሰለላሁ ዐለይሂ ወሰለም ይህ ነቢዩ አንሳር ማለት እኮ ነው። ሀል በአሁን ሰዓት ይቻላል ማለት ናም ይቻላል። እም ተምኪን ማን አባት አይዋ ተምኪን ኸሊል አንሳሪ ይቻላል። فكذلك أيوة أنصار ابن متشال سلفي مالك الجلال تمكين خليل السلفي مم. مدى منك تسكن فلا حرج الحنبلي المالكي الشافعي الحنفي لكن منهج ما نورو وأنه سننجيم وانو سنو شيخ محمد علي آدمهم مذهبات شوانا في ناجو سأشوفنا من أدبهم مم. አይደግፉም። እሺ በቃል ሪሱን በቃ ረሂመሁላህ በለው። አንድ ሳምንት አለን ረመዳን ውስጥ ስንት